እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ እንግዲህ በዛሬው ትምህርታችን የእንግሊዘኛ ሰላምታ አቀራረብ መንገዶችን እናያለን እና እንግሊዝኛ ሰላምታ አቀራረብ እንግዲህ formal and informal መደበኛና ኢመደበኛ በማለት በሁለት ይከፈላል። መደበኛውን የምናቀርበው ለትልልቅ ሰዎች፣ ለመምህራን፣ ለሃይማኖት አባቶች፣ ለእንግዶች፣ ለአስተማሪዎች፣ ለፕሮፌሰሮች፣ ለስራ አለቆቻችን፣ ለዶክተሮች ወዘተ ነው። informal ኡን ደግሞ ለኩዮቻችን ለቤተሰቦቻችን፣ ለትዳር አጋሮቻችን ወዘተ እና ያው ሁሉንም እስከምናውቀው ድረስ የአንዱን ለአንዱ ብንጠቀም ችግር የለውም። ለምሳሌ ለ formal የምንጠቀመውም ለ informal ወቅት ብንጠቀመው እስከምንለምደው ድረስ ምንም ችግር የለውም ማለት ነው። ስለዚህ በዚህ ትምህርት በእንግሊዝኛ ቋንቋ እንግዲህ እንዴት ሰላምታ ማቅረብ እንደሚቻል አሳያችኋለሁ። ሁለት አይነት የእንግሊዝኛ ሰላምታ አቀራረብ አይነቶች አሉ። እንደነገርኳችሁ እነሱም formal መደበኛ ማለት ነው እና informal ኢመደበኛ ይባላሉ ማለት ነው። ሁለቱንም ትምህርቶች እንግዲህ እናያቸዋለን። እነሱን ከተማራችሁ በኋላ ቀጥታ በእንግሊዝኛ ሰላምታ ማቅረብ ትችላላችሁ ማለት ነው ኢንሻአላህ። ስለዚህ በጣም ቀላል ነው። አሁን በዚህ post formal greeting መደበኛ ሰላምታ የሚባለውን ነው የምንማረው። ከዚህ ቀጥለን ደግሞ ኢመደበኛውን እንማራለን ማለት ነው። ፎርማል ግሬቲንግስ መደበኛ ሰላምታ የሚባለውን የምንጠቀመው ለማን ለማን ነው ብያችኋለሁ? ለሃይማኖት አባቶች፣ ለትልልቅ ሰዎች፣ ለእንግዶች፣ ለአስተማሪዎች፣ ለፕሮፌሰሮች፣ ለስራ አለቆቻችን፣ ለዶክተሮች ወዘተ ነው። informal greeting ወይም ኢመደበኛ ሰላምታ የሚባለውን ሰላምታ የምናቀርበው ደግሞ ለኩዮቻችን፣ ለቤተሰቦቻችን፣ ለትዳር አጋሮቻችን ወዘተ። ነገር ግን ያው እንዳልኳችሁ እስከምንለምደው ድረስ የአንዱን ለአንዱ መጠቀም እንችላለን። ምንም ችግር የለም ማለት ነው። okay እና የዛኔ እንግዲህ ስለዚህ እንግሊዘኛ ለመናገር ምንም መሸማቀቅ የለብንም። የአንዱን ለአንዱ ማድረግ እንችላለን እስከሚለመድ ድረስ ካልተናገርን አንለምደውም። ባይዞ እሺ። formal greetings ወይም መደበኛ ሰላምታዎች የሚባሉት እንግዲህ ቀጥለ የቀረቡት ናቸው። good morning እንደምን አደሩ ለጠዋት ክፍለ ጊዜ የምንጠቀመው ሰላምታ አይነት ነው ይሄ good afternoon እንደምን ዋሉ ከሰዓት በኋላ ላለው ጊዜ የሚያገለግለን ነው። good evening እንደምን አመሹ ይሄ ደግሞ ለምሽት ጊዜ ነው። ከምሽቱ ከ12 ሰዓት በኋላ ምንድን ነው የምንለው? good evening። ከሰዓት በኋላ ምንድን ነው የምንለው? good afternoon። ከጠዋት ምንድን ነው የምንለው? good morning። ከዛ አር ዩ እንዴት እንላለን። ሀው አር ዩ ሀው ዱ ዩ ዱ ጤና ይስጥልኝ ይላሉ ማለት ነው። ከዚህ በፊት አግኝተነው ለማናውቀው ሰው ነው የምንጠቀመው ምናምን የሚባል ነገር አለ ይሄ ወይም ከረጅም ጊዜ እንዲሁ ዝም ብለን የምናውቀው ግን ከዚህ ቀደም ሰላም ብለነው በደንብ የማናውቀው የማንግባባውን ሰው ሰላም ስንል ጤና ይስጥልኝ እንደምንለው ማለት ነው። ሀርይዱ እንላለን። እሺ እንግዲህ ትህትና በተሞላበት መልኩ ሰላምታ ማቅረብ ስንፈልግ የምንጠቀማቸው እነዚህም መደበኛ ሰላምታዎች ነው ማለት ነው። ማን ማን ናቸው? ጠዋት ከሆነ good morning፣ ከሰዓት ከሆነ good afternoon፣ ምሽት ላይ ከሆነ ግድ ኢቪኒንግ ወይ ደግሞ how are you at any time we can use it okay። በማንኛውም ሰዓት መጠቀም እንችላለን። how do you do የሚለውንም እንደምንወጥ ጤና ይስጥልኝ በምንፈልገው ሰዓት መጠቀም እንችላለን ማለት ነው። እንግዲህ በዚህ የሰላምታ አቀራረብ ወቅት ግን good morning፣ ግድ አፍተርኑን ኦር ጉድ ኢቭኒንግ ወይም ደግሞ how do you do how are you how do you doing how are you doing ማለት ብቻውን በቂ ላይሆን ይችላል። ስለዚህ ምንድን ነው የምንለው? እንደዛ ከምንል ይልቅ ማለት ነው ሰላምታ ለምናቀርብላቸው ሰዎች ያለን አክብሮት ለመግለጽ የማዕረግ ስማቸውን ጠቅሰን ወይ ከዛ ደግሞ ማዕረግ ካላቸው ማዕረግ ስማቸውን ከዚያ መጠሪያ ስማቸውን አያይዘን ሰላምታውን ብናቀርብ የተሻለ ይሆናል ማለት ነው። informal ላይ ስንሄድ ደግሞ የማዕረግ ስም ለሌላቸው ስማቸውን ጠቅሰን ሰላምታ ብናቀርብ የተሻለ ይሆናል ማለት ነው። ስለዚህ የማዕረግ ስሞች የሚባሉትን ቀድመን እንመልከት። እስካሁን formal greetings የሚባሉትን አይተናል። ግዲህ good morning, good afternoon, good evening, how, how do you do, how are you ሀው ዱ ዩ ዱ ጤና ይስጥልኝ ማለት ነው። ሀው ዩ ሰላም እንዴት ነዎት ለማለት እነዚህን አይተናል። አሁን የማዕረግ ስሞችን እንመልከት። ሸይኽ ልንል እንችላለን። ሸይኽ good afternoon ሸይኽ። እንግዲህ ሙስሊም ከሆን መጀመሪያ ምንድን ነው የምንለው? አሰላሙ አለይኩም ወረሕመቱላሂ ወበረካቱ ያ ሸይኽ ሀው ዩ ዱይንግ እንላለን ማለት ነው። ሙስሊም ከሆን አሰላሙ አለይኩም የሚለውን ነው ሰላምታ የምናቀርበው እንጂ ጉድ ሞርኒንግ ጉድ አፍተርኑን የሚለውን በኋላ ነው የምናቀርበው። ምክንያቱም ጥያቄ ነው እንደምን አደሩ ስለሆነ። ያኛው ግን መልካም ምኞት ነው። መጀመሪያ ሰውየው ማበሸር ማበሰር አለብን። መልካም ብስራት ነግረ ነው ከዛ ወደ ጥያቄው እንሄዳለን ማለት ነው። እሺ ክርስቲያን ከሆነ ደግሞ abbot abbot ማለት father እንደማለት ነው። የሃይማኖት አባት ማለት ነው። የ monk የመነኩሴዎች አለቃ ወይ በእንግሊዝኛው abbot ነው የሚባለው፣ በእኛ አባት እንደምንለው ማለት ነው። ሚስተር አቶ እንላለን። ሚስተር ሙሐመድ፣ ሚስተር አበበ። እሺ ዳክተር ከሆነ doctor doctor ዩሱፍ፣ ዳክተር ምናምን ሰላም፣ ዳክተር ሀያት፣ sir ጋሼ እንደማለት ነው። sir <laughs> ጋሼ ጌታዬ ይላሉ፣ ግን sir ጋሼ የሚለው ይሻል ይመስለኛል። madam Madam እሜቴ ወይዘሮ ላገቡ ሴቶች ነው። ይሄን ደግሞ Mrs፣ ይሄ ደግሞ ይሄም ላገቡ ሴቶች ነው። Mrs፣ Mrs፣ Mrs፣ Mrs Miss ይሄኛውም ላገባች ሴት ነው። አንድ S ብቻ Miss ወይዘሪት። እንደገና Mrs Miss Miss Miss Miss Miss Miss Miss ይሄ ደግሞ ላላገቡ ሴቶች ነው ማለት ነው። ስለዚህ እነዚህን ሸምድደን እንይዛለን። ከዛ በኋላ እነዚህን የማዕረግ ስሞች ምንድን ነው የምናደርገው? እንደሚከተለው ከሰላምታዎች ጋር አቀናጅተን ማቅረብ እንችላለን ማለት ነው። እንዴት ነው ፎርሙላው? በመጀመሪያ ሰላምታውን እናቀርባለን። good morning ከሆነ good morning፣ good afternoon ከሆነ እንደ ሰዓቱ፣ good evening ከሆነ ሀዋርዩ ከሆነም እንደ ዩ በማንኛውም ሰዓት እንችላለን ብለናል። ከዚያ የማዕረግ ስሙን እንጠቅሳለን፣ title ኡን ማለት ነው። መጀመሪያ ሰላምታውን አቀርብ፣ ከዛ title ኡን እናስገባለን። የማዕረግ ስም ማለት ነው። ከዛ የሰውየውን መጠሪያ ስም እናስገባለን ማለት ነው። ስለዚህ ይህ ምንድን ነው የሚሆነው? ግድ ሞርኒንግ ኦር ግድ አፍተርኑን ሃው አር ዩ ዱይንግ ኢቭኒንግ ፕላስ ታይትል ፕላስ ኔም ነው የሚሆነው። እሺ ከዚያ በኋላ እንግዲህ እንዴት እናደርጋለን? አንድ አጭር ምሳሌ እንመልከት። አበበና ሰላም፣ ካሳና አሊ ናቸው። እዚህ ከበደ፣ ሀያት፣ አልማዝ፣ አህመድ የሚባሉ character ኦች አሉ። እሺ አበበ ምን ይላል? መጀመሪያ good morning Mr ከበደ፣ good morning Mr ከበደ። አሁን ምን አደረገ? good morning ገና አስገባ፣ title name ኡን አስገባ፣ ሚስተር አቶ ከበደ name ኡን አስገባ። ከበደ እንደምን አደሩ፣ ከበደ እንደምን አደሩ፣ አቶ ከበደ። ይህን እንዲህ የሚለው ማን ነው? አበበ ነው ማለት ነው። ሰላም ደግሞ ምን ትላለች? good morning Doctor ሀያት good morning Doctor ሀያት እንደምን ዋልሽ ዶክተር? good afternoon ነው sorry፣ good afternoon Doctor ሀያት እንደምን ዋልሽ ዶክተር ሀያት። good afternoon afternoon ማለት ከሰዓት በኋላ ማለት ነው። እሺ ካሳ፣ አሁን ደግሞ ካሳ ምን ይላል? good evening Madam አልማዝ። good evening Madam አልማዝ እንደምን አመሸሽ እሜቴ አልማዝ። ካሳ አሊ ደግሞ ምን ይላል እዚህ ጋር? ሄሎ ሰር ኢት ኢዝ አ ፕሌዠር ቱ ሚት ዩ። ሰላም ጋሺ ስላገኘው ደስ ብሎኛል። እሺ እንዴት እንዴት ነው አሁን እነዚህ አገልግሎት ላይ የዋሉት? hello የሚለውንም ሰላምታ አስገብተናል። አሁን ኦኬ ዱ የሚለውን አላስገባንም፣ ግን እንችላለን በማንኛውም ሰዓት። እሺ እንግዲህ ጥያቄ አቅርበዋል። እነዚህ ሰዎች እንግዲህ እነዚህ አራት ሰዎች ሰላምታ አቅርበዋል። ሰላምታ የሚመልሱ ሰዎች ደግሞ እንደ ማዕረግ ስሙ ማዕረግ ስም ካላቸው ማዕረግ ስማቸውን ጨምረው ይናገራሉ፣ አለዛ ስማቸውን ይናገራሉ። ስለዚህ እንደሚከተል ይሆናል ማለት ነው። ከበደ ሲመልስ ምን ይላል? ከበደ ለአበበ good morning አበበ እንደምን አደርክ አበበ አለው። አበበ ብቻ ነው ያለው፣ ምክንያቱም title name የለውም። good morning አበበ title name ተዘሏል። good morning አበበ። ሀያት ደግሞ good afternoon Miss ሰላም፣ good afternoon Miss ሰላም፣ እንደምን ዋልሽ ወይዘሮ ሰላም እንደምን አልሽ ወይዘሮ ሰላም። አልማዝ ደግሞ ምን አለች? ጉድ ኢቭኒንግ ሰር፣ እንደምን አመሸጋሽ። ጉድ ኢቭኒንግ ሰር፣ ጉድ ኢቭኒንግ ሰር፣ እንደምን አመሸጋሽ። አህመድ ደግሞ ምን አለ? hello አሊ አም ፕሊዝ ቱ ሲ ቱ። ሄሎ አሊ አይ አም ፕሊዝ ቱ ሲ ቱ። እዚህ ሰላም ነው አሊ፣ እኔም ስላገኘው ደስ ብሎኛል አለ እና አሊ ላይ title name የለም ደግሞ ሌላ አበበ ላይ title name የለም። ነገር ግን ሰላም ላይ አለ ከዛ sir ጋሼ ላይ አለ ማለት ነው። ከላይ እንግዲህ ይህን ያያያዝነውን አስመስለን ነው የምናቀርበው። መጀመሪያ ሰላምታው እናቀርባለን። ከዛ title name ኣቸውን እናቀርባለን። ማርያም ከሆነች ማርያም እንላለን። ቀላል ነው በጣም okay። ከዛ sir ከሆነ sir እንላለን። ከዛ ስሙን እንጠቅሳለን። ከዛ ሰዎቹ ደስ ይላቸዋል ማለት ነው። ምክንያቱም የትክክለኛ ሰላምታ አቀራረብ እሺ formal ነው። በቃ ትክክለኛ formal greetings ነው in English። እሺ ከላይ ያየነውን ንግግር ከተናገርን በኋላ ደግሞ ምን እንጨምራለን? ከዚያ ቀጥለን how are you እንዴት ነህ እንላለን። ግድ ሞርኒንግ Miss ሰላም፣ good morning Miss ሰላም how are you ብንላውን የሚያምር ይሆናል ማለት ነው። ደርሽ ወይዘሮ ሰላም፣ good morning Miss ሰላም፣ እንደምን አደርሽ ወይዘሮ ሰላም። how are you doing how have you been ማለት እንችላለን ማለት ነው። ሀዋዩ ማለት እንዴት ነሽ፣ እንዴት ነህ እንደ ማለት ነው። ሀዋዩ ዲንግ ማለት እንዴት ነህ፣ እንዴት ነሽ፣ እንዴት ናችሁ። ለሶስቱም ይሆነናል፣ ለአራቱም ይሆነናል። እንዴት ነዎት ይሆናል ማለት ነው። እንዴት ነዎት ሀዋዩ ቢን፣ እንዴት ቆየህ፣ እንዴት ቆዩ፣ እንዴት ከረሙ፣ እንዴት ከረምክ፣ እንዴት ከረማችሁ ወዘተ። እነዚህን አያይዘን መናገር እንችላለን ከዛ ማለት ነው። ሌላው ደግሞ ደግሞ እንግዲህ የጋለ ሰላምታችንን ለመግለጽ ስንፈልግ ሌሎች አረፍተ ነገሮች አሉ። እነዛን አገላለጾችም አያይዘን ማቅረብ እንችላለን። nice to meet you አይ አም ቱ ዩ ኢትስ ቱ ዩ ግላድ ቱ ሲ ዩ የሚሉትም ማለት ነው። እንግዲህ ሁሉም ስላገኘው ደስ ብሎኛል፣ በጣም ደስ ብሎኛል የሚል ትርጉም ነው ያላቸው እና ይህንን ፎርሙላ በፍጹም እንዳትረሱት። ይህን ፎርሙላ ደጋግማችሁ አጥኑት። አሁን ቀጥሎ በሶስት ሰዎች የተደረገውን የሰላምታ ልውውጥ የምናይ ይሆናል ማለት ነው። ነገር ግን አሁን የነገርኳችሁ ናይስ ቱ ሚች ዩ አም ፕሊስ ቱ ሚች ዩ ኢትስ አ ፕሌዥር ቱ ሚች ዩ ኦር አም ግላድ ቱ ሲ ዩ ለማለት እንግዲህ ግድ ኢቭኒንግ ሰር ናይስ ቱ ሚች ዩ ማለት እንችላለን ማለት ነው። Good evening sir እንላለን። እነሱ ከመለሱልን መለሱልን፣ ካልመለሱልን ደግሞ ናይስ ቱ ሚች ዩ አም ፕሊስ ቱ ሲ ዩ አም ፕሊስ ቱ ሚች ዩ አም ግላድ ቱ ሲ ዩ አጌን ፈለግ ነው ማለት እንችላለን ማለት ነው። እሺ አሁን ወደ conversation ኑ እንገባለን። የመጀመሪያው character ጀምስ ነው። ከዛ ፕሮፌሰር ኦስቲን፣ ከዛ ጀምስ፣ ከዛ ፕሮፌሰር ኦስቲን፣ ከዛ ኤማ ሶስት ናቸው። እሺ የመጀመሪያው ጀምስ ነው። Good morning Professor Austin እንዳየነው ቅድም ማለት ነው። Good morning plus Professor Austin title ፕሮፌሰር ነው። Name Austin ነው። Okay how are you doing የሚለውን ደግሞ ሌላውን ሰላምታ ጨመረ ማለት ነው። ቅድም እንዳሳየዋችሁ ሀዋር ዩ ሀዋር ዩ ዲንግ ሀዋቭ ዩ ቢን የሚለውን መጨመር እንችላለን ባልኳችሁ መሰረት እዚህ ጋር ግድ ሞርኒንግ ፕሮፌሰር አውስቲን ሀዋር ዩ ዲንግ ጨመረ ማለት ነው። እንደምን አደሩ ፕሮፌሰር ኦስቲን እንዴት ነው አለ። ፕሮፌሰር ኦስቲን ደግሞ ግድ ሞርኒንግ ጀምስ አም ዱዊንግ ዌል ሀዋር ዩ ኤንድ ዩ ነው እንጂ ይቅርታ፣ ግድ ሞርኒንግ ጀምስ አም ዱዊንግ ዌል ኤንድ ዩ እንደምን አደርክ ጀምስ? እኔ ደህና ነኝ። አንተስ እንዴት ነህ? And you ማለት እዚህ ጋር አንተስ እንዴት ነህ እንደማለት ነው። ከዛ ጀምስ ደግሞ አም ግሬት ታንክ ዩ ዲስ ኢስ ማይ ፍሬንድ ኤማ። እዚህ ጋር አሁን ጓደኛውን እያስተዋወቀ ነው። ይቺ ጓደኛ ኤማ ናት። This is my friend Emma she is thinking about she is thinking about applying to this college እዚህ ኮሌጅ ላይ መመዝገብ ትፈልጋለች። She has few questions የተወሰኑ ጥቂት ጥያቄዎች አሏ። ሺ ሃዝ ፊው ኩዌሽንስ ውድ ዩ ማይንድ ቴሊንግ ስ ባር ዘ ፕሮሰስ ፕሊስ፣ ስለ ሂደቱ ስለ ምዝገባው ሂደት ብትነግሩን ምን ይመስላችኋል? እያለ ነው። ውድ ዩ ማይንድ ቴሊንግ ስ ብትነግረን ማለት ነው። አባር ዘ ፕሮሰስ ፕሊስ፣ ስለ ሂደቱ ስለ step ኡ ማለት ነው። ደህና ነኝ አመሰግናለሁ። እቺ ጓደኛ ኤማ ናት። እናም እሷ እዚህ ኮሌጅ ለመግባት ታስባለች። ጥቂት ጥያቄዎችም አሏት ብታብራሩልን ብትነግሯት ነው። ከዛ ፕሮፌሰር አርስቴን ሄሎ ኤማ ኢትስ ፕሌዥር ቱ ሚት ዩ ሄሎ፣ ሰላም ነው ሰላም ነው ማለት ነው። Hello ማለት ሰላም ነው እንደ ማለት ነው ማለት ነው። Hello Emma ሰላም ነሽ ኤማ? It's pleasure to meet you። አንቺን በማግኘቴ ደስ ብሎኛል። አይ አም ሞር ዛን ሃፒ ቱ ስፒክ ዊዝ ዩ አንቺ ጋር ለማውራት ደስተኛ ነኝ፣ ፈቃደኛ ነኝ። Please stop by my office next week። Please stop by። Stop by ማለት ጎብኝኝ፣ ጎራበይ ነይ ማለት ነው እና my office ቢሮ ነይ next week በሚቀጥለው ሳምንት መተሽ ጠይቅኝ ማለት ነው። ቢሮ ጎራ ብለሽ ጠይቅኝ በሚቀጥለው ሳምንት ማለት ነው ማለት ነው። አም ኤማ ትናገራለች። ኢትስ ኤ ቱ ሚት ዩ ፕሮፌሰር It's a pleasure to meet you, Professor. Thank you so much for helping us. Uh, it's a pleasure to meet you, ፕሮፌሰር እርሶን በማግኘት በጣም ደስ የሚል ነገር ነው። ቴንክ ዩ ሶ ማች ፎር ሄልፒንግ ስለረዱን እናመሰግናለን በጣም አለች ማለት ነው። ከዛ ፕሮፌሰር ኦስቲን ምን ይላል የመጨረሻውን don't mention it don't mention it hopefully I will be able to answer you questions ዶን ሜንሽን ማለት ችግር የለም አረ ምንም አይደል ማለት ነው። ዶን ሜንሽን ችግር የለውም። ሆፕፉሊ አይ ዊል ቢ ኤብል ቱ አንሰር ዩ ኩዌስችንስ እንግዲህ ጥያቄዎችን እንደምመልስ እንደምመልስ ተስፋ አድርጋለሁ ማለት ነው። እንግዲህ በተስፈኝነት ያው እመልሳለሁ ያ ነው በ confidence ማለት ነው። ሆፕፉሊ አይ ዊል ቢ ኤብል ቱ አንሰር ዩ ኩዌስችንስ እና እንግዲህ በዚህ ምሳሌ ውስጥ ያሉት ትንሽ የሆኑ አምታች አምታችነት ያላቸው ሀረጎች አሉ። ትርጉማቸውን እንደሚከተለው እናያለን ማለት ነው። ለጀማሪዎች ትንሽ ሊያምታቱ ይችላሉ። ሃው አር ዩ ማለት how are you doing እንደምን ነዎት ማለት ነው። አም ዱዊን ዌል አም ዱዊን ዌል ማለት እኔ ደህና እየሰራሁ ነው ማለት ሳይሆን ደህና ነኝ ማለት ነው። I'm doing well doing የሚለውን እኛ ከመስራት ጋር ነው የምናያይዘው። ግን እንደዛም አይሆንም። በተለያየ ያልጠበቅነው አገባብ አለው የማንጠብቀው እና I'm well ማለት ደህና ነኝ ማለት ነው። ውጅ ማን ቴልናስ ባር ዘ ዳሽ ፕሊስ። አሁን ስለ dash ብትነግረን ቅር ይልሃል ለማለት ይሆናል። ስለ dash ብትነግረንስ ለማለት ይሆናል ማለት ነው። ስታፕ Stop by ማለት ደግሞ እንዲት እንዲት መጪ መጣ እንዲት መጡ ለማለት ነው። ጎራ በል ጎራ በል ጎራ በይ፣ ጠይቀኝ ጠይቀኝ ና እንዲያውም ሜንሽን ችግር የለውም ማለት ነው ማለት ነው። እና በእንግሊዝኛ ቋንቋ የሰላምታ አቀራረብ ችሎታን እንግዲህ በደንብ ለማዳበር ይህን ጽሁፍ በደንብ ደጋግሞ አንበብና ማጥናት ያስፈልጋል ማለት ነው። አንድ ሁለት ጊዜ አንብቦ ዞር ማለት ብቻ ሳይሆን በቃ ደጋግሞ በደንብ እስከሚዋሃደን ድረስ ያስቀመጥኩላችሁን ፎርሙላዎች በደንብ በደንብ ደጋግማቸው አንብቧቸው። ከዛ practice አድርጓቸው ጻፏቸው። እናንተም ሌላም ነገር እየጨማመራችሁ ተለማመዱ፣ ሰዎች ጋር ተለማመዱ። በእንግሊዝኛ ቋንቋ እንግዲህ ሰላምታ ማቅረብን በደንብ ለመልበድ ማለት ነው። አስር ጊዜ ሰላሳ ጊዜ አርባ ጊዜ በደንብ ከደጋገማችሁት ከዛ በኋላ ስለዚህ ነገር ስለዚህ ርዕስ መማር አያስፈልጋችሁም ማለት ነው። ስለዚህ ነገር መማር አይኖርባችሁም ማለት ነው። ስለዚህ ይሄ የውጭ ሀገር ቋንቋ ስለሆነ በደንብ መለማመድ በአንድ ነገር ላይ ፍሉዌንት መሆን ያስፈልጋል። በአንድ ነገር ላይ በቃ አንድን ነገር በደንብ ፍሉዌንትሊ መናገር ስንችል፣ ሲናገሩት ስንሰማ፣ መስማት ስንችል፣ መጻፍ ስንችል ያ ነገር በደንብ አወቅነው ማለት ይሆናል ማለት ነው። የዛን ጊዜ አውቀነዋል ማለት ነው። አለዛ ለጊዜ አወቅነው ቢመስለንም ወዲያውኑ እንረሰዋለን፣ ለመጠቀምም እንቸገራለን፣ እንምታታለን ካልተደጋገመ ማለት ነው። ደጋግመን ያጠናነው ነገር ደግሞ በቶሎ አይረሳም። repetition is the mother of learning ይላሉ ድግግሞሽ። repetition is the mother of learning ድግግሞሽ የመማር ወይም የማወቅ እናት ናት ይላሉ ማለት ነው። እንግዲህ ለአንድ ትምህርት ለእኛ ሁልጊዜ አዲስ የምንሆነው ለምን ይመስላችኋል? ለአንድ ትምህርት ሁሌ የሆነ ፈተና ላይ፣ ሁሌ የሆነ ወረቀት ላይ፣ ሁሌ የሆነ ንግግር ላይ ባገኘነው ቁጥር አዲስ የሚሆንብን ትምህርቱን ደጋግመን ደጋግመን ደጋግመን ስለማናጠናውና ስለማንካናው ነው። ስለዚህ ሁሌ ምን እንሆናለን? ተማሪዎች ሆነን እንቀራለን። ለዛ ነገር ማለት ነው። ሁሌ እያጠና እንቀራለን። ስለዚህ አንድ ነገር ከያዝን በደንብ ደጋግመን በደንብ ደጋግመን ከተማርነው ከዛ በኋላ በልበ ሙሉነት ወደ ቀጣዩ ትምህርት መሄድ እንችላለን ማለት ነው። አይጠፋብንም ከዛ በኋላ እና ችግሩ ያለው እዛ ጋ ነው። ችግሩ ያለው ከተማሪው አእምሮ ብቃት አይደለም። ከትምህርቱም ላይሆን ይችላል፣ ከመምህሩም ላይሆን ይችላል። ችግሩ ያለው የተማሪው ተነሳሽነት ተማሪው አንድን ነገር ደጋግሞ ቢገባው እንኳን ቢቀለው እንኳን ደጋግሞ ማድረግ ደጋግሞ መለማመድ ለሰው ሄዶ ሰዎች ጋር ሰላምታ በዚህ ማቅረብ ምናምን ያው ሰላምታውን መልመድ የፈለገ ሰው ማለት ነው። ውጭ ሀገር ለመሄድ የሚያስብ ከሆነ ሰዎች ጋር እዚህ በግዴታ መግባቢያ ቋንቋው ከሆነ በቃ እንደዛ እያደረገ ይለምደዋል። እና አብዛኛው ሰው እንግዲህ እንግሊዘኛ የሚከብደው ለምንድን ነው? ሰዎች እንግሊዘኛ ቀላጥፎ መናገር የማይችሉባቸው በርካታ ምክንያቶች አሉ። ከእነዚህም ምክንያቶች መካከል አንደኛው እንግዲህ እንግሊዘኛን በበቂ ሁኔታ ያለማጥናት ችግር ነው። ቋንቋውን በጥልቀት አናጠናም፣ አንለማመደውም። የሩጫ ትምህርት ነው የምናደርገው፣ የሩጫ ትምህርት ነው የምንማረው። ምን እንደሚጠና እንዴት እንደሚጠና አናውቅም እና በርካታ ትምህርት ቤት ትምህርት ተማሪዎች እንግዲህ በየትምህርት ቤቱ ለብዙ ዓመታት ቋንቋውን ነው ከነርሰሪ እስከ ዩኒቨርሲቲ ተምረው ለውጥ የማያመጡ አሉ እና ኮንሽየስሊ ስለማይማሩት ነው ስራዬ ብለው ማለት ነው። በነቃ አእምሮ ስለማንማረው ተግባራዊ ስለማናደርገው አይገባንም ማለት ነው። ከዛ እኔ አይገባኝም ወደሚል አመለካከት እንሄዳለን። ከዛ አይገባኝም፣ አልችልም ምናምን የሚል ጎጂ እምነት አዳብረን ያ ውስጣችን ሰርጾ ይቀርና ይጎዳናል ማለት ነው እንጂ እንግሊዘኛ ቀርቶ የሰው ልጅ ስንት ነገር ይማራል። እንግሊዘኛ ከባድ ነገር ነው እንዴ! እኛ ስለማንለማመድ ብቻ ነው። ቋንቋ የሚፈልገው መለማመድ ነው። ቋንቋ የሚፈልገው መለማመድ ብቻ አእምሯችን ላይ ቁጭ እንዲል መለማመድ ነው። ምላሳችንም እንዲለምደው መለማመድ ነው። ምክንያቱም አንድ ያልተለማመድነውን ነገር እንናገርህ ብንለው ለምላሳችንም አዲስ ይሆንበታል። ከንፈራችንም flexible አይሆንም። ስለዚህ ልምምር ነው የሚጠይቀው እንጂ የአእምሮ ብቃት ብዙ ቋንቋ IQ አይጠይቅም ማለት ነው። እና የዛሬ ትምህርት ይህን ይመስላል። በቀጣዩ ትምህርት ደግሞ ስለ informal greetings እንማራለን ማለት ነው። ስለዚህ ይህም በደንብ ደጋግሙት እና ድምፃችሁን record አድርጋችሁ በቴሌግራም ወይም በዋትሳፕ ላኩልኝ እኔ አዳምጥላችኋለሁ ማለት ነው። ከዛም አስተያየት ሰጣችኋለሁ፣ አስተያየት የሚያስፈልጋችሁ ከሆነ እና ይህን ይመስላችሁ። አሰላሙ አለይኩም ወራህመቱላ ወበረካቱሁ።